አልየውመ ዛሬ ማለት ነው የቂያማን እለት ነው አላህ አልየውመ ብሎ የጠራው እዚህ ቦታ ላይ ማለት የውመሁም ባሪዙና ላ የኽፋ አለላህ ሚንሁም ሸይ ሊመን ልሙልኩ ልየውመ ልላህ ልዋሕድ ልቀፋር ይላል አስራ አምስተኛው አያ ተያያዥነት ተያያዥነት ስላለው ከአስራ አምስተኛ አያ እንጀምራለን ምን ይላል አላህ ረፊዑ ደረጃቲ እሱ አላህ ደረጃዎችን ከፍ አድራጊ ነው ዙል አርሽ የዙፋኑ ባልተቤት እሱ አላህ ዩልቂ ሩሐ አለ ሩሕን መለኮታዊ መልእክትን አላህ ያወርዳል ሚን አምሪሂ ወይ ቢአምሪሂ በፈቃዱ ያወርዳል አላህ አላ መን የሻኡ ሚን ዒባዲሂ ከባሮቹ በሚፈልገው ላይ ያወርዳል አላህ ለምን ሊዩንዚራ ያስጠነቅቅ ዘንድ ያስፈራራ የውመ የውመት ተላቅ መገናኛውን እለት ሰዎች አላህ ፊት የሚቆሙበትን እለት ሲያስጠነቅቅ በተላከው ነብይ አንደበት የትኛውን እለት የውመሁም ባሪዙን እነርሱ ግልጥ በሚሆኑበት እለት ይላል እነርሱ ግልጥ የሚሆኑበትን እለት ዛሪዙን ማለት ባሪዙን ባሪዝ ግልጽ የሆነ ማለት ነው ላ የክፋ አለላህ ምንሁም ሸይኡን ላ የክፋ አለላህ በአላህ ላይ አይሰወርም አይደበቅም ምንሁም ሸይኡን ከነርሱ አንዳችም ነገር በአላህ ላይ አይደበቅም ከዛን አላህ ይጠይቃል ሊመን ልሙልኩ ልየውመ ዛሬ ንግስና ለማን ነው ስና ስልጣን ለማን ነው ብሎ ይጠይቃል። ደፍሮ መላሽም የለም። ፍጡራን እንዳሉ ጸጥ ረጭ ይላሉ። ሊላህ ብሎ አላህ ራሱ መልስ ይሰጣል። ሊላሂ ለአላህ ነው። አልዋሂድ ብቸኛ ለሆነው አልቀሃሪ ይላል። አልቀሃር ኃይለኛ አሸናፊ ለሆነው ከዛን አላህ አልየውመ ይላል። ዛሬ የቂያማ ነው። ቱጅዛ ትመነዳለች ኩሉ ነፍሲን ነፍስ የተባለች ሁሉ ትመነዳለች ቢማ ከሰበት በሰራችው ስራ እዚህ ቦታ ላይ ሰዎችና ጅኖች ናቸው ለሳብ የሚቀርቡት ትጅዛ ኩሉ ነፍስን ቢማ ከሰበት ነፍስ ሁሉ በሰራችው ስራ ትመነዳለች ላ ዙልመ ልየውማ ዛሬ በደል የለም ይላል አላህ ላ ዙልመ ልየውማ ዛሬ በደል የለም ኢነላህ ሰሪዑ ልሒሳብ አላህ ደግሞ ሰሪዑል ሒሳብ ግምገማው ፈጣን ነው ይላል። سريع الحساب አላህ ግምገማው እጅግ ፈጣን ነው። ማነስ ገሌ የገሌ ሂሳብ ስንት ነው ብሎ የሚጠይቀው accountant የለውም። ገሊዙን አንሃዛ አላህ ከዚህ ሁሉ የተብቃቃ ነው። ሂሳቡ ይታወቃል። ከአላህ የሚሰወር ነገር የለም። ኢነላሃ ሰሪዑል ሒሳብ ይላል አላህ ግምገማው سريع ነው ይላል ስዊፍት ነው ፈጣን ነው ከዛን አላህ ምን አለ ወአንዚርሁም አለ አስጠንቅቃቸው ወአንዚርሁም አስጠንቅቃቸው አስፈራራቸው የውመል አዚፈት ያ የውመል አዚፈት ቅርቢቱን እልፈን አዚፈቱ ወአንዚርሁም አስጠንቅቃቸው አስፈራራቸው የውመል አዚፈት የውመል አዝፈቲ ቅርቢቱን እለት አዚፋ ማለት ቀሪባ ቅርብ ማለት ነው። አዚፋ ቀረበ ማለት ነው። አዙፉ ኢለይኩም ወደ አቀርባለሁ ማለት ነው። አዙፉ ኢለይኩም ሀዘን ነበ ይባላል። ይህንን ዜና ለእናንተ አቀርብላችኋለሁ። የውመል አዚፈቲ ቅያማ ነች አዚፈቲል አዚፋ እንዳለው በሱረቱ ነጅም ወአንዚርሁም አስጠንቅቃቸው አፈራራቸው የውመል አዚፈቲ ቅርቢቷን ዕለት የቂያማን ዕለት ነው ኢዚል ቁሉቡ ልቦች ለደል ሐናጅሪ ኢዚል ቁሉቡ ልቦች ለደል ሐናጅሪ ጉሮሮች ዘንድ በሚሆኑበት ዕለት ይላል ሐናጅር ማለት አንዱ ሐንጀር ይባላል ጉሮሮ لدى الحناجر ልቦች በጣም ከመምታታቸው የተነሳ ነው ይባላል። በጣም ሲመቱ ይዝል ቁሉቡ ለደል ሐናጅሪ ልቦች لدى الحناجر ጉሮሮዎች ዘንድ ይሆናሉ። كاظمين አሁን كاظمين የሚለው ወይ ለሰዎቹ ነው ወይ ደግሞ ለልቦች ነው። ወደ ልቦች ካመጣን ካብኒን የሚለው ይዝል ቁሉቡ ለደል ሐናጅሪ ካብሪን የአልቁሉብ የሚለው مؤنث ነው مؤنث ነው كاظمة ነበረ የሚሆነው صفة ው። ግን ግን የ جمع مذكر سالم صفة ተሰጥቷቸው ነው ቁሉብ ለሚባለው ስለዚህ ካዚሚን የሚለው መምሉአቱን ቢልሃም ወልገም በስጋት በፍርሃት የተሞሉ ይሆናሉ ልቦች ካዘመ ማለት አንድ ነገር ደበቀ ማለት ነው። ካዘመ ገይወሁ ቁጭቱን ንዴቱን ደበቀ ማለት ነው። አንድ ሰው ካዘመ የሚባለው ድምፁን ዋጥ አድርጎ የተከዘ ሲሆን ሳኪት ዝም ያለ ሲሆን ያን ካዘመ ይባላል ና ወይዳ ቡሽራ አሐድሁም ቢልኡንሳ ወዘለ ወጅሁ ሙስወዳ ወሁወ ከዚም እንዳለው ሙሽሪኮችን ሲጠቅስ ከመካከላቸው አንዳቸው በሴት የተበሰረ ጊዜ ፊቱ የጠቆረ ሆኖ ይውላል የተከዘ ዝም ያለ ሆኖ ይላል ወሁወ ከዚም ሳኪት ማለት ነው ስለዚህ ዚል ቁሉብ ለደል ሐናጅሪ ካውሊን ልቦች ጉሮሮ ዘንድ ይሆናሉ በጣም ከመምታታቸው የተነሳ ይደርሳሉ ካውሊን ጸጥ ያሉ ይሆናሉ ሰዎቹ ልቦቻቸው በሃምና በገም በጭንቀት ተሞልተው ስለዚህ ያሉ ይሆናሉ የሚናገር የለም ማለው ዛሊሚና ማለው ለበዳዮች አይኖርም ማ አፍራሽ ነች ምን ሐሚም የቅርብ ወዳጅ ሐሚም ይባላል የቅርብ ወዳጅ ሐሚም ይባላል የቅርብ ወዳጅ ረዳት ምን ሐሚም በዳዮች የቅርብ ወዳጅ ዘመድ አይኖራቸውም ወላ ማለት ዛሊሚን አለ ሚን ሐሚምን ወላ ሸፊዕን ይጣአል ሐሚም ዘመድ ነው ሸፊዕ ማለት ደግሞ አማላጅ ነው ይጣአል የሚደመጥ ተቀባይነት ያለው ሸፊዕ ሸምጋይ ሸፊዕ ይባላል ሻፊዕም ሸምጋይ ነው ሸፊዕ ሙባለጋ ነው ተቀባይነት የሚኖረው ሽማግሌ አይኖራቸውም፣ አማላጅ አይኖራቸውም። ማንም አማልዳቸው በደል አላህን ካዱ በዱንያ ላይ በጥጋብ ያሳለፉ በኩራት ያሳለፉ እነኛ አላህ አይደለም፣ መላእክት ወዳጆቻቸው አይደለም ወዳጆቻቸው አይደለም ሙእሚኖች ወዳጆቻቸው አይደለም ስለዚህ ይጣው ማለት ሰዎች የሚሰሙት ወይ አላህ ዘንድ ተደማጭነትን የሚያገኝ ማለት ነው። ስለዚህ ማሉ ዛሊሚን ሚን ሐሚምን ወላ ሸፊዕን ዩጣዓን ስለዚህ ሐሚም እዚህ ቦታ ላይ ዘመድ ማለት ነው። ፈለይሰ ለሁ ልየውመ ሃሁና ሐሚም እንዳለው በሱረቱ ሐቃ ላይ ዘመድ ማለት ነው። እዚህ ቦታ ላይ የፈላ ውሃ ማለት አይደለም። ሌላ ቦታ ላይ ግን ሐሚም የፈላ ውሃ እጅግ የተንተከተከን ውሃ ተክቶ ተጠቅሷል። በዚያ ትርጉም መጥቷል። መርሐባ ያዕለሙ ይህ አላህ የእነሱ ገምጋሚ ግምገማው እጅግ ሆነው አላህ ያዕለሙ ያውቃል። ኻኢነተል አዕዩን ኻነ ማለት አታለለ፣ አጭበረበረ፣ ካደ፣ ሰረቀ ማለት ነው። ሁሉ ኻነ ነው። خائن خائن اسم فاعل ይሉታል። አልሙንተሽሩ ፋይል ማለት የገቢር ስም ነው። የሚያጥበረብረው የሚያታለለው፣ የሚሰርቀው خائن ይባላል። ያለሙ ኻኢነተል አዕዩና أي مسارقتها የአይኖችን አሾልቆ ማየት ሰርቆ ማየት ያውቃል አላህ። ሰዎች ጥቁር መነጽር አድርገው ተመልካቾቻቸው የአይኖቻቸውን መዘዋወር አያዩም፣ እነሱ ያያሉ፣ አላህ ያያቸዋል። ስለዚህ ሐራም ነገርን ሰርቃ የምታይን የምታይን አይን አላህ ያውቃታል። አላሁ ሙስተዓን አላህ ይሆነንና ያዕለሙ ኻኢነተል አዕዩን አይ ሙታረከተሃ የአይኖችን ሰርቆ ማየት አላህ ያውቃል። ወማ ትኽፊ ሱዱር አለ ልቦችን የሚደብቁትን የሚፈሽጉትን ይላል። አኽፋ ደበቀ ሸሸገ ማለት ነው። وما تخفي الصدور لبوتن المسسبوتن يمدبكوتن ياوك على الله والله يقضي بالحق على والله الله يقضي يفرد الله بالحق فحق فرد الله فحق يفرد فرجنا فرج الله نو. أما جنت كافجبا جنت من مكلك ليلا الله فساد كافجبا كزامي أو تايلا لزينه يفرت على الله فراجنا الله يتعلم خذوه فغلوه لا يازو تصرف فيه فيه ملائك يرّب الرّب على الوزالة تقربا إلى الله والله يقضي بالحق الله بأونات يفردان والذين يدعون من دونه يأتي ወለዚና እነኛ የድዑና ሰዎች የሚለምኗቸው የሚገዛቸው የሚያመልኳቸው ምን ዱኒሂ ከሱ ባሻገር ከአላህ ባሻገር ከአላህ ወዲያ ላ የቅቡነ ቢሸይ ላ የቅቡን አይፈርዱም ቢሸይ በምንም ነገር አይፈርዱም ለገሌ ይህ ይሁን በቅጣትም በጥቅምም በጉዳትም ምንም አይፈርዱም የቂያ ማለት لا يقضون بشيء علنا إن الله إنه الله هو السميع البصير على እሱ አሰሚዑ ሰሚውና አልበሲሩ ተመልካቹ እሱ ነው እሱ አላህ ነው ከሱ ባሻገር ከሱ ባሻገር ፈራጅ የለም አላህ እሱ አሰሚዑ ሰሚ ነው አልበሲሩ ተመልካች ነው ይላል ስለዚህ እናንተ የምትናገሩትን ነገር ሰሚ ነው አላህ የምትሰሩትን ነገር ተመልካች ነው አላህ ከአላህ የሚፈሰግ ነገር የለም ከዚህ ቀጥሎ ሰዎች ያለፉ ህዝቦችን ታሪክ የሚያጠኑበት ከአላህ ካለፉ ህዝቦች ታሪክ ለነሱ የሚነግርበት አላማ አለው። ሰዎች ነግበኔ እንዲሉ ነው። ግበኔ ይባላል። በነገሌ ላይ የደረሰው በእኔ ላይ ይደርሳል ከነሱ ከተመሳሰልኩ ይል ዘንድ ነው እና ከጥፋታቸው እንዲታረሙና እንዲመለሱ ነበረ የቀፈፍ ወይንም የቅፈፍ አላህ የድሮ ያለፉ ህዝቦችን ታሪክ የሚነግረን ለዚህ ነበር አሁንም አወለም የሲሩ ይላል ሳራ ማለት ተጓዘ ነው ሳራ የሲሩ ሳራ የሲሩ ተጓዘ ይጓዛል ሳይራን መጓዘን አወለም የሲሩ ተጉዘው አላዩም ምን في أولم يسيروا في በምድር ውስጥ አይጓዙም አይጓዙም ምን አይዘዋወሩም ምን فينظروا ይመለከቱ ዘንድ كيف كان عاقبة الذين كانوا من قبلهم كيف كان እንዴት እንደነበረ عاقبة ለ عاقبة መጨረሻ عاقبة መጨረሻ ስለዚህ ተረከዝ ከኋላ በኩል ነው ያለው عقب ይባላል ተረከዝ ከኋላ በኩል ነው አቂብ ይባላል አቂብ ማለት ጀርባ ነው አቂባ ይባላል ስለዚህ የአንድ ነገር መጨረሻው ማክተሚያው መደምደሚያው አቂባ كيف كان عاقبة الذين كانوا من قبلهم የእነኛ ከነርሱ በፊት የነበሩት ከሃዲያን መጨረሻቸው መደምደሚያቸው ምን እንደሆነ ሊመለከቱ ዘንድ ይላል ለምሳሌ ከመዲና ወደ 180 ኪሎ ሜትር ሰሜን ምዕራብ አካባቢ ሰሜን ምዕራብ አካባቢ የህጅር እንትን አለ ህጅር የህጅር ማለት የነ ሳልህ ህዝቦች እነሱ የተዉት ቅርስ አለ እዛ ነብዩ ሰለላሁ ዐለይሂ ወደ ተቡክ ዘመቻ በሄዱበት ጊዜ የሳልህ ህዝቦች የሰሙዶች ከሰለቆ ከተላልቅ አለቶች ቦርቦራው ፈልፍለው የሰሩትን ፎቆች የሰሩትን ቤት በዛ አልፈው እንደገና ሰዎች የነሱን እቃ የነሱን እቃ ተጠቅመው የቀዱትን ውሃ ድፉ አሉ ነው ሰለላሁ ድፉ በእቃዎቻቸው አትጠጡ ለኛ አላህ የረገማቸው ናቸው ይህን ህል ማለት ነው ስለዚህ አላህ ሆይ ከነኚህ ሰዎች አርቀን የምትሉ ብትሆኑ እንጂ በዛ አትለፉ ነው ያሉት እና እንዲህ ያሉ በምድር ላይ የካዲያን አቂባ የሚታይባቸው ቦታዎች አሉ የሰዱም ምድር አለች ፈለስጢን ምድር ላይ የሉጥ ህዝቦች የጠፉበት وهكذا فينظروا كيف كان عاقبة الذين كانوا من قبلهم እነኛ ከነርሱ በፊት የነበሩ ሰዎች አቂባቸው መጨረሻቸው እንዴት እንደነበረ ሊመለከቱ በምድር ላይ አይጓዙም ወይ አለ ካሉ ነበሩ እነኛ ሁም እነርሱ አሸደ ሚንሁም ከነርሱ የበረቱ ነበሩ ይላል አሸደ ሚንሁም ከነርሱ የበረቱ ነበሩ ይላል አላህ ቁወተን በኃይል በኩል ለምሳሌ አዶች አሉ አዶች ቁመታቸው እጅግ ትላልቅ ከመሆኑ የተነሳ ጉልበታቸውም ብርቱ ከመሆኑ የተነሳ ትላልቅ አለቶችን እንደ ጠጠር የሚወረውሩ ትላልቅ ዛፎችን እንደ አረም ነቅለው የሚጥሉ ይህን ጉልበት የነበራቸው ነበሩ ምን ምን ወት ከኃይል በኩል ከኛ የበረታ ማን አለ ሲሉ አላህ ግን በንፋስ ነው ያጠፋቸው ከዚህ እንደ አንድ ቅጠል እንደ አንድ ገለባ አየር ላይ ሲያሽከረክራቸው አላህ ሰንብቶ መጨረሻ ላይ ድቅቅ አደረጋቸው ወሃ ከዛ እና أشد ይላል ከነርሱ የበረቱ ነበሩ አለ ቁወተን ማለት ከኃይል በኩል وآثارا في الأرض ምድር ላይ በተዉት ፋናዎች ይላል آثار ማለት ፋናዎች ናቸው آثار ይባላል አንዱ ፋና ምልክት አንድ ሰው የተወው ቅርስ አሳርን ፊል አርድ በምድር ውስጥ በተዉት ይላል ቅርሶች ይላል ፎቆች ከተሞች ከትላልቅ ቋጥኞች የተቦረቦሩ ቤቶች እና ቱሪስቶች ይጎበኟቸዋል። ይህንን ጥለው አልፈዋል። እነሱ ወንጀልን ሲያበዙ አላህን ሲክዱ ፈአኸዘሁም ላሁ ቢዙኑቢሂም አለ فأخذهم አላህ ያዛቸው ጨበጣቸው ቢዙኑቢሂም በወንጀላቸው ምክንያት ማለት ነው ባሰበብያ ቢሰበቢ ዙኑቢሂም በወንጀሎቻቸው ምክንያት አላህ ያዛቸው ጨበጣቸው በቅጣት ማለት ነው ወማ ካነ ለሁም ለነበራቸውም ሚንላሂ ከአላህ ምን ዋቅላት ዋቅል ማለት ጠባቂ ነው ወቃ ከሚል የተያዘ ነው ወቃ ጠበቀ የቂ ይጠብቃል ዊቃየተን መጠበቅን ዋቅን ይባላል ጠባቂ ሚንላሂ ምን ዋቅን ከአላህ ጠባቂ ተከላካይ አልነበራቸውም ቅጣቱ በመጣ ጊዜ ይላል ይህ ቅጣት ለምን ተረጋገጠባቸው ጥያቄ ቢነሳ ዛሊከ ይላል ይህ ቅጣት የተረጋገጠባቸው ምክንያት ይላል ዛሊከ ይህ ቅጣት የተረጋገጠባቸው ምክንያት ቢአነሁም እነርሱ ካነት ተእቲህም ሩሱሉሁም ቢልበይናት ካነት ተእቲህም ሩሱሉሁም መልእክተኞቻቸው ይመጧቸው ስለነበር ነው ይላል ቢልበይናት በይናት ማለት የተብራሩ በሆኑ አንቀጾች ተአምራትም በይናት ናቸው ብሎ አያት ተአምራት ለነብይነታቸው ማስረጃ ለመልእክተኝነታቸው ማስረጃ በይናት አለ ብንበይናት እንደገና የሚናገሩት ንግግር ደግሞ የሚያሻማ የሚያደናግር አይደለም ግልጽ ቁልጭ ባለመልኩ ያስረዷቸዋል ስለዚህ ከነሱ መካከል ከነሱ መካከል አፈንጋጮች ከነሱ መካከል ጥጋበኞች ሀብታሞች እነኚህ ናቸው ተቃዋሚዎች እና ካነት ተአቲህም ሩሱሉም ቢልበይናት የተብራሩ የሆኑ አንቀጾችን ግልጽ የሆኑ መልእክቶችን ይዘው ወደ እነሱ ይመጣቸው ነበር ይላል። ፈከፈሩ ካዱ እነሱ ፈአኸዘሁም ላህ አላህም በቅጣት ያዛቸው ይላል። እነሁ እሱ الله قوي አለ ብርቱ ነው አላህ ሸዲዱ ከውጅን ብርቱ ነው አለና ሸዲዱል ዕቃቢ ቅጣተ ብርቱ ነው አላህ ከውዩን ሲል እዚህ ላይ ብርቱ ነው ጠንካራ ነው አላህ ሸዲዱል ዕቃብ ቅጣተ ብርቱ ነው ይላል ሸዲድ ጠንካራ ብርቱ ነው ከውይ ሀከዛ ግን ከውይ የሚለው ቁዋ ከሚል የተያዘ ነው ሸዲድ የሚለው ደግሞ ሽዳ ከሚል የተያዘ ነው ሸዲዱ ልቃብ አጠንክሮ ያዝ ቅጣቱ ከያዘ የማይለቅ የሆነ ማምለጥ የማይቻልበት ከሆነ ሸዲዱ ለቃብ ስለዚህ ቀውይ እና ሸዲድ የሚለው አገባባቸው ላይ ነው የሚለያዩት። ስለዚህ شديد negative meaning ነው ያለው negative meaning ነው ያለው። قوي ግን ሰው ፖዘቲቭ ሚኒንግ ያለው ምን ለማለት ነው? ለምሳሌ አንድ ተማሪ هذا الرجل قوي ይባላል። ጠንካራ ነው ይሄ ሰው ይላል። ጠንካራ ነው፣ ጥረት ያደርጋል። ስለዚህ الله قوي ሲባል አላህ ቻይ ነው ማለት ነው። ብርቱ ነው፣ የሚሳነው ነገር የለም። خالق السماوات والأرض ፖዚቲቭ ፖዘቲቭ በሆነ ነገር ነው قوي የሚባለው። ሰዲድ ሲባል ግን ለመቅጣት ነው شديد العقاب ይባላል። ስለዚህ شديد የ شديد ብርቱ እና የ قوي ብርቱ በምንድን ነው የምንለየው? አማርኛው ላይ ሁለቱም ብርቱ ብርቱ ቢሆን قوي የሚለው ፖዘቲቭ ነው፣ شديد የሚለው negative ነው። ስለዚህ ለቅጣት شديد العقاب ولقد አርሰልና ሙሳ ቢአያቲና ወሱልጣን ሙቢን ወለቀድ በእርግጥ አርሰልና ላክን ሙሳ ሙሳን ላክን ይላል ቢአያቲና ማለት በተአምራታችን አያት አያት ማለት ተአምራት ናቸው ሲለኝ ከሙሳ የተሰጡ ለነብይነታቸው ማረጋገጫ የተሰጧቸው ለምሳሌ ተአምረኛ ብትራቸው የሚያበራ እጃቸው እንደገና በዛ በትራቸው ደግሞ የሰሩት ሙዕጅዛ ለነብይነታቸው በቂ ማስረጃ ናቸው። وسلطان مبين ይላል። سلطان ማለት ማስረጃ ነው፣ حجة ማለት ነው፣ evidence وسلطان مبين ግልጽ በሆነም evidence ይላል سلطان ግልጽ በሆነም ማስረጃ سلطان ግልጽ በሆነ ማስረጃ ላክ ነው ሙሳን ይላል ولقد أرسلنا موسى بآياتنا وسلطان مبين ኢላ ፍርዓውነ ወደ ፈርዖን ላክ ነው ኢላ ፍርዓውነ ወደ ፈርዖን ላክ ነው ወሃማነ ወደ ሃማንም ይላል ዘርዝሮ ነው አላህ ያቀረባቸው ፈርዖን ፍራውን ነው። ሃማን ጠቅላይ ሚኒስትሩ ነው፣ አማካሪ ወቃሩን ይላል። ቃሩን ደግሞ ከሙሳ ህዝብ ሆኖ ከካነ ሚን ሙሳ ይላል። ከሙሳ ህዝብ መሀል ነው። ይሄ ደግሞ ከበኑ እስራኤል መሀል ሆኖ ግን እጅግ ሱራቱ ቀፍስ ላይ እናያለን ኢንሻአላ አላህ ሀብታም አድርጎት በሀብቱ ድንበርን ያለፈ ነው ቃሩን ወቃሩን ይልና ፈቃሉ ሁሉም አሉ ሳሒሩን ከዛብ ሙሳ ማለት ድግምተኛ ነው አሉ ሳሒሩን ድግምተኛ ነው ከዛቡን ውሸታም ነው ቀጣሽ ነው አሉ ፈቃሉ ሳሒሩ አሁን ቢልሐቅ ፈለማ ጃአሁም በመጣቸው ጊዜ ቢልሐቅ ፈለማ ጃአሁም ቢልሐቅ من عندنا فلما جاءهم بالحق من عندنا كنا ዘንድ ማለት ነው من عندنا بالحق ከኛ ዘንድ በሆነ እውነታ ለሳቸው የተሰጠውን መልእክት ነው አላህ የሚለው ፈለማ ጃአሁም ቢልሐቅ ሚን ዕንዲና ከኛ ዘንድ በሆነ ሐቅ እውነት በመጣቸው ጊዜ ቃሉ አሉ ግደሉ አብና አለዚነ አመኑ ማአሁ አብና ወንድ ልጆችን ማለት ደግሞ ኢብኑን አለዚነ አመኑ ማአሁ ከእርሱ ጋር ያመኑትን አለዚነ አመኑ ማአሁ ማአሁ ከሱ ጋር ከሱ ጋር ያመኑትን ወንድ ልጆቻቸውን ግደሉ ወስተህዩ ኒሳአሁም ሴቶቻቸውን ተው ሴቶቹን ተው ወንዶቻቸውን ግደሉ አሉ እነሱን በመግደል ኃይላቸውን ለማዳከም ብለው ግን አልቀረላቸውም እንዲህ በማድረግ የሚያመልጡ መስሏቸው ሱብሃንአላህ ከዛን አላህ ምን አለ ወማ ከይዱል ካፊሪና የከሃዲዎችን ሴራ ኢላ ፊ በላሊን ከንቱነት ውስጥ እንጂ ከዚህ አይወጣም ማለት ከሃዲያን ሴራ በላል ውስጥ ነው ይላል ከንቱ አላማውን የማይደርስ ማለት አላማውን የማይደርስ ግቡን የማይመታ እንደዚህ ነው ምክንያቱም እስቲ አንድ ምሳሌ ወለዚነ ከፈሩ እነኛ የካዱ ሰዎች ይንፍቁን አምዋለሁም ገንዘባቸውን ይመጸውታሉ ይላል አላህ ያወጣሉ ሊየሱዱ አን ሰቢልላህ መንገድ ሰዎችን ሊከለክሉ ሊያወጡ ይላል እስላም የእስላም ብርሃን ለማዳፈን ከዛም ይሄ እዚህ አይደለም ማነብላችሁ ኢላ ፊ የሚለውን ለማብራራት ነው ፈሰዩንፊቁናሃ ከዚህ በፊት አውጥተዋል ፈሰዩንፊቁነሃ ማለት ህይወታቸው እስካለ ድረስ እስከቻሉ ድረስ ሁሉ የአላህን ብርሃን ለመዋጋት ገንዘብ ወጪ ያደርጋሉ ثم تكون عليهم حسرة ከዛን ይጸጸቱበታል አለ ثم يغلبون ከዛንም ይሰነፋሉ አለ ዱንያ ላይ አላማቸው አይሳካም ሙስሊሞች ዱላ በበዛባቸው ቁጥር በእምነታቸው እየጠነከሩ ነው የሚሄዱት ምክንያቱም ኢማን የሚባለው ነገር በማስገደድ ስለማይሆን አልኢማኑ ኢማን የሚባለው ነገር አቂዳ እምነት የሚባለው ነገር የቅሃሩዋ አዩ ቁወትን አላ ወጅህ ልአርድ ምድር ላይ ያለ ሀይሉ ቢሰባሰብ ሊያሸንፈው አይችልም። ኢላ ቁወት ልአቅል ያ እምነትን የሚያስለውጠው የአእምሮ ሀይል ብቻ መደብደብ፣ ማሰር፣ መግረፍ ይህ ግን እነሱ ሁሉ ቢሆን የሚያደርጉት ምን ያህል እንትን ነው ሱብሃንአላህ ኢላ ፊ ضلال ይላል በከንቱነት ውስጥ ነው ይላል ወቃለ ፍርዓውን ፈርዖን አለ ዘሩኒ አለ ዳኡኒ ማለት ነው እዩ አሁን አዳምጡኝ ዳኡኒ አንድ ከሉኒ ሁለት ዘሩኒ ይሄ ሁሉ ማለት ነው ኡትሩኩኒ ያው ነው ኡትሩኩኒ ከሉኒ ዳኡኒ ዘሩኒ ይባላል። ስለዚህ ዘሩን ተውኝ ይስካለ ተውኝ አክቱል ሙሳ ሙሳ ልግደል ወልየድዑ ረባህ እሱም የሚያዋጣው ከሆነ ጌታውን ይለምን አለ። መጨረሻ ግን ምንድነው የሆነው? ፈርዖን ሞተ፣ ሰጠመ። ሙሳ ከነ ተከታዮቻቸው ነጃ ወጡ አይደለ? ለጊዜው ግን እነኚህ ኃይለኞች አሸናፊ መቶ ነበር ዛሂረን ሀብት አላቸው መሳሪያ አላቸው በቁጥር የበረከቱ ናቸው ሙሳና ተከታዮቻቸው ግን ሲርዚመቱን ቀሊሉን እነኚህ ትንሽ ቡድኖች ናቸው ምን ቢጮሁ የት ይደርሳሉ ባሉ ነበረ ግን አላህ የጥቀን ቡድን የበላይ ያደርጋል አላህ የተናቀል ቡድን አላህ የበላይ ያደርጋል ላሸክ ምንም ጥርጣሬ የለውም እና እነሁም ለሽርዝመቱን ከሊሉን ለእኚህ ጥቂት ሰዎች ናቸው ፍጩ የትም አይደርሱም የተባሉትን አላህ የበላይ አድርጎ ፈርዖንን ከነ ግብረ አበሮቹ አላህ ባህር ውስጥ አስጥሞ አሳያቸው የፈሩትን ነገር ማለት ነውና ወቃለ ፍርዓውን ዘሩኒ ተወይ አቅቱል ሙሳ ሙሳ ልግደል ወልየድዑ ረባህ እሱም ጌታውን ይለምን ወልየድዑ ረባህ እሱም ጌታውን ይለምን إني أخاف أن يبدل دينكم። إني እኔ أخاف እሰጋለሁ ፈራለሁ أن يبدل دينكم። ዲናችሁን إني أخاف أن يبدل دينكم። ዲናችሁን እምነታችሁን እንዳይለውጥ እንዳይለውጥባችሁ እፈራለሁ إني أخاف አይ ይበድለ ዲነኩም አሁን ማስፈራራቱ ነው ደጋፊ ሊያገኝ ማለት ነው በደለኞች እንዲህ ይላሉ ማለት ያው ያለ ህዝብ ድጋፍ የሚሆን ነገር ስለሌለ የህዝብ ድጋፍን ለማግኘት ሰውኝ ሙሳን ልትገለው አለ እና እኔ አኻፉ አዩበድለ ዲነኩም እኔ ይህን እምነታችሁን ይህን ምርጥ እምነታችሁን እንዳይለውጥባችሁ ፈራለሁ أو أن يظهر في الأرض الفساد አለያ ደግሞ በምድር ላይ ጥፋትን በምድር ላይ አን ዩዝሂረ አብሃረ ማለት ይፋ አደረገ ነው። አን ፊል አርድል ፈሳድ በዚች ምድር በግብፅ ውስጥ ጥፋትን ያስፋፋል ብዬ ሰጋለሁ። ስለዚህ ለሀገር ደህንነት በሚባል ነው ከሃዲዎች ሁሉ وقال موسى ሙሳ አለ ይላል እኒ ዑዝቱ ቢረቢ እኔ በጌታዬ ተጠበቅኩ وربكم በጌታችሁም በእናንተም ጌታ በአላህ ተጠበቅኩ من كل متكبر። متكبر ማለት ኩራተኛ አምባገነን ማለት ነው ምን ኩል ሙተከቢሪን ኩራተኛ አምባገነን ሐቅን የማይቀበል ለፍትህ በር የማይከፍት متكبر ይባላል ላ ዩእሚኑ ቢየውም ልሒሳብ በግምገማው እለት በማያምን በግምገማው እለት አላህ ፊት እጠየቃለሁ የሚል ሰው ሰውን አይበድልም፣ ሀቅን ይቀበላል። ግን አላህ ፊት እጠየቃለሁ የማይል ሰው ግን ሙተከብር ነው፣ ጀባር ነው፣ አምባገነን ነው እና ላ የሚኑ ቢየውሚል ሒሳብ በግምገማው እለት ከማያምን አምባገነን እኔ በጌታዬና በጌታችሁ ተጠበቅኩ ብለው አሉ ሙሳ አለይሂ ሰላም እስቲ እዚህ ላይ እናቆማለን ኢንሻአላህ ሌላ ጊዜ እንቀጥላለን اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم أخرجنا من الظلمات إلى النور اللهم وفقنا آه تلاوة كتابك آناء الليل وأطراف النهار على الوجه الذي يرضيك عنا يا ذا الجلال والإكرام اللهم أصلحنا وأصلح شأننا اللهم أصلحنا وأصلح شأننا اللهم انصرنا على أعدائنا اللهم اللهم انصر المظلومين المقهورين في مشارق الأرض ومغاربها يا ذا الجلال والإكرام اللهم انصر إخواننا المسجونين اللهم ثبتهم على الحق اللهم ألهمهم الصبر اللهم فك أسرهم اللهم نجهم من ظلم الظالمين يا ذا الجلال والإكرام اللهم صل وسلم وبارك على محمد وعلى آله وأصحابه وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته